ቃለ ቁል አዑዙ ቢረቢ ናስ እጠበቃለሁ ብሏል በሰዎች ጌታ በሆነው አልስተዓዘቱ መጠበቅ ነው ተዓውዝ ማለት ነው ከቃሉ እንደምናየው እስቲጋሳ ደግሞ ኢዝ ረበኩም ፈስተጃበ ለኩም ጌታችሁን እርዳታ በጠየቃችሁት ጊዜ ፈስተጃበ ለኩም መለሰላችሁ ይህንን ታሪክ ማይተናል ነብዩ አለይሂ ሰላቱ ወሰላም ዱዓ ሲያደርጉ ለአላህ ስብሐ ወተዓላ በድር ጦርነት ላይ በጣም ትንሽ ነበሩ እና ያው አላህ ስብሓን ወተዓላ እንደውም ተማጸኑት አላሁ ዛሬ ቀን እኮ ይህንን ህዝብ ብታጠፋ ከዚህ በኋላ አንተን በተውሂድ የሚያመልክ የለም ነስር ስጠን ብለው በጣም ዱዓ አደረጉ አላህም ከዛ በኋላ አበሰራቸው በሺዎች በሚቆጠሩ መላእኮች አግዛቸዋለሁ ብሎ ይህንንም ያላቸው ለእሳቸው ብስራት ነው እንጂ ያው እንዳልነው ለሰው ልጅ መላእካ አንድ መላእካም ላጥፊነት በቂ ነው የውመል ቅያማ ሲደርስም አንድ መላእካ ነው ጥሩምባ ሲነፋ ሁሉም ያለው በመሬት ያለ በሙሉ ይጠፋል። መሬት ሁሉ ይፈራርሳል፣ ሰማይም እንደዚሁ ማለት ነው። አላህ ስብሐነ ወተዓላ የፈጠራቸው መላእክቶችን ጠንካራና ኃይለኛ አድርጎ ነው። ያ አዩሃ አለዚነ አመኑ ቁ አንፉሰኩም አህሊኩም ናራ ወቁዱሃ ናስ ወልሒጃራ ብሎ ዐለይሃ መላኢከቱን ጊላዙን ሽዳዱን ላ ያዕሱነ አላህ ማ አመረሁም ወይፍዓሉነ ማ ይእመሩን በጣም ኃይለኛና ጠንካራ የሆኑ መላእኮች አሉት አላህ Subhanahu Ta'ala የፈጠራቸው ብሏል እና በዚህም ሰዓት አላህ Subhanahu Ta'ala መላእኮችን ልኮ አግዟቸዋል ሰሃቦችንና ነብዩ አለይሂ ሰላቱ ሰላም እንደውም ከዛ በኋላ ከሰለመ ይጠየቃል እንዴት ነው የእናንተ ጦርነት የዛን ጊዜ እንደዚህ ስንሆን ጊዜ እኮ አይተን ነበር ሌሎች ብለው የጠየቁ አሉ። የዛን ቀን እንደውም ሸይጣን ምን አለ ይላሉ ሰበሰባቸውና እንግዲህ ያው እንዲጠፉ ፈልጎ ነበረ ሰው ተመስሎ መጥቶ ማለት ነው አይዟችሁ ብሎ ያው እነዛ ቁረይሾችን ኩፋሮችን ከሰበሰበ በኋላ መዋጋት ሲጀምሩ ሳያቸው መላእክቶችን እነሱ አወቀ መላእክቶች እንደሆኑ ሲያውቅ ጊዜ ሸይጣን መሸሽ ጀመረ። አረና አሉት፣ ወዴት ትሄዳለህ ሲሉት እኒ አራ ማላ ተረውን እኔ እኮ እናንተ የማታዩትን አያለሁኝ አላቸው። እኔ እኮ እናንተ የማታዩትን አያለሁኝ ብሎ ያው ሸሸ። ወዲያውኑ ጦርን ሰራዊትን የራሱን ይዞ አፈገፈገ ስላያቸው፣ እነሱ ግን አላወቁም ማን እንደሆኑ ዝም ብለው ተዋጉ ያው ተንህዘሙ ተሸነፉ ወሊላህ አልሐምድ እስቲጋሳ ማለት እርዳታ ነው አላህ ስብሓን ወተዓላ እርዳታን ጠይቁ ሰጣችኋለሁ ብሏል ከዛ በኋላ ዘብሕ መጣ ማረድ الذبح قوله تعالى قل إن صلاتي ونسوكي ومحياي ومماتي لله رب العالمين قل بلاتشو يا محمد إن صلاتي صلاتي ونسوكي ماردي ንሱክ ዘብሕ አንድ ነው ሁለቱም ትርጉሙ ንሱክ ይባላል ዘብሕ ይባላል ሁለቱም ያው ነው ወመማቲ እንደዚሁም መሞቴ ሊላሂ ለአላህ ስብሓን ወተዓላ ነው ረብ ልዓለሚን ለዓለማት ጌታ ለሆነው ለአላህ ስብሓን ወተዓላ ነው ላ ሸሪከ ለሁ ለሱም ደግሞ የሚያጋራ የለውም ወቢዛሊከ በዚህም ነው ኡሚርቱ የታዘዝኩት ወአና አወሉ ሙስሊሚን እኔ የመጀመሪያውን ሙስሊም ነኝ ቁል ኢነ ሰላቲ በላቸው እነ ሰላቲ ሰላቴ እኮ አላቸው ወንሱኪ እንደዚሁም እማርደው ዘብሒ ወመሕያየ መኖሬ ሐይ መሆኔ ማለት ነው ወይንም መነሳቴ ወመማቲ እንደዚሁም መሞቴ ለማን ነው ለአላህ ስብሓነሁ ስብሓነሁ ወተዓላ ነው ረቢል ዓለሚን ለዓለማት ጌታ የሆነው ከአላህ ውጭ ያለ ሁሉ ዓለም ስለሚባል ላ ሸሪከ ለሁ ለሱም ደግሞ ማንም የሚያጋራ የለውም አንድም ወቢዛሊከ በዚህም ነው ደግሞ ኡሚርቱ የታዘዝኩት አላህን ላላጋራበት ማለት ነው። ሁሉንም ነገር ለአላህ ላደርግ ሶላትንም ሆነ እርድን። ወአነ አወሉል ሙስሊሚን እኔ ደግሞ የመጀመሪያው ሙስሊም ነኝ አሉ። ማናቸው እንደዚህ ያሉት? ነቢዩ ዓለይሂ ሰላቱ ወሰላም በል ተባሉ። እኔ የመጀመሪያው ሙስሊም ነኝ አሉ። ታዲያ ኢስላም ከነቢዩ ዓለይሂ ሰላቱ ወሰላም በፊት አልነበረምን? ነበረ። እንደዚህ ያሉበት ምክንያት ምንድን ነው? ኢብራሂምን ብለዋል። አነ አወሉል ሙስሊሚን እኔ የመጀመሪያ ሙስሊም ነኝ ብለዋል። ለምንድን ነው እንደዚህ ያሉት? እስላም ከአደም አለይሂ ሰላም ጀምሮ የነበረ ከሆነ ነቢዩ ሰለላሁ ዐለይሂ ወሰለም እንዲሁም ኢብራሂምም ብለዋል። እኔ እኮ የመጀመሪያ ሙስሊም ነኝ አሉ። ያሉበት ምክንያት ምንድነው? እነሱ በመጡ ሰዓት ነብይ ሆነዋል። ከዛን ጊዜ ጀምሮ በእነሱ ያላመነ ሰው ምን አይደለም ሙስሊም አይደለም። ስለዚህ የመጀመሪያው ሙስሊም ለዛ ጊዜ ማን ነው? ሁሌ ነብይ ነው ማለት ነው። ከነብይ አለይሂ ሰላቱ ወሰላም በፊት ያለ ሰው በዒሳ ያመነ ሙስሊም ነው። ነቢዩ አለይሂ ሰላቱ ሰላም ከመጡ ጀምሮ ግን በመሐመድ ካላመነ ሙስሊም አይደለም። ስለዚህ የመጀመሪያው ሙስሊም ማን ነው? ለዛ ኡማ ሁሉ ነቢዩ ነው ራሱ ማለት ነው አለይሂ ሰላቱ ወሰላም። ወሚነ ሱና ከሱና ደግሞ ማስረጃችን ምንድነው? ለዓነ አላሁ አላህ ከዝነቱ ያራቀው ነው ወይንም ደግሞ አላህ ከዝነቱ ያርቀው አሉ ተራገሙ። ነቢዩ አለይሂ ሰላቱ ወሰላም ናቸው። መን ዘበሐ ያረደን ሰው ለገይሪላህ ከአላህ ውጭ ያረደን ሰው አላህ ሱብሓነሁ ወተዓላ ከዝነቱ ያርቀው አሉ። ይሄ ከባይር ወንጀል ለመሆኑ የሚያስታውቅ ነው። ከባይር ወንጀል የሚታወቀው በምንድን ነው? በላዕና ነው። አንዱ ላዕና ሲወርድበት ወይ ደግሞ ወይሉን ለሁ ሲባል ወየውለት ሲባል የከባይር ወንጀል ምልክት ነው። ስለዚህ በዚህም ከባይር መሆኑ እናውቃለን። ከከባይር ሁሉም ደግሞ የበለጠ ከባይር እንደሆነ ዘብሽ የታወቀ ነው። ከትልልቅ ከባይር ወንጀሎች ነው። ከትልልቆች ኩፍር ነው። እንደውም ለዓነ አላሁ አላህ ከዝነቱ ያርቀው መን ዘበሐ ያረደን ሰው ሊገይሪላህ ከአላህ ስብሓነ ወተዓላ ውጭ ያረደን ሰው አላህ ከድነቱ ያርቀዋሉ። ወደሊሉ ነዝር እንደዚሁም ስለ ስለት ደግሞ ማስረጃችን ዩፉነ ቢነዝሪ ዩፉነ ይሞላሉ ቢነዝሪ በስለታቸው ወየኻፉነ ደግሞም ይፈራሉ ደግሞም ይፈራሉ የውመን ቀንን ካነ ሸርሁ ክፋቱን የሆነ ምስተጢራ ተዳራሽ እና አዳራሽ የሆነን ቀን ዩፉነ ቢነድሪ ስለታቸውን ይሞላሉ። ከዚህ በፊት ነድር ስለት እንዳልነው በሸርዓ የሚወደድ አይደለም። ራስህን ችግር ውስጥ ማስገባት ነው ዋጅብ ውስጥ። ዲን ደግሞ ሰው ያለውን ነገር ቀለል አድርጎ ነው እንጂ ግዴታ ውስጥ ነገር ማስገባት አያስፈልገውም። ስለዚህ ያው ነድር መጀመሪያውን ማድረጉ የሚወደድ ነገር አይደለም። ዋናው ደግሞ ሰው ስለት ውስጥ የሚገባው ሲጨንቀው ነው አላህ እንዲያሳካለት። የማሳኪያ ሰበቡ ደግሞ ስለት መግባት ሳይሆን ኢባዳ ማድረግ ዱዓ ማድረግ ነው። ስለዚህ ስለት በማድረጉ ወይንም ባለማድረጉ የሚጨምርበት ነገር ስለሌለ አለማድረጉ ለሱ የተሻለ ነው። ግን ካለ ካለስ ስለት የገባው ነገር ካለ መግባት ግዴታው ነው። ስለቱን መወጣት አለበት። ከባይር ነው እንደውም መተው ስለት ከገባ ለአላህ ስብሐነ ወተዓላ አረጋለሁ ብሎ ዋዕድ ነውና ማፍረስ የለበትም። ስለዚህ ምን አለ አላህ ስብሐነ ወተዓላ ዩፉነ ቢነድሪ ስለታቸውን ይሞላሉ አለ ወየኻፉነ ደግሞም ይፈራሉ ስለተገቡ መውላት ስላለባቸው ወየኻፉነ ይፈራሉ የውመን ያችን ቀን የውመል ቅያማን ካነ ሸሩሁ ክፋቱ እኮ የሆነ ሙስተጢራ ተዳራሽ የሆነ የውመል ቅያማ ክፋቱ ለብዙ ሰው ተዳራሽ ነው ተያይዞ እሳት የሚገባ ሰው ውስን አይደለም ብዙ ነው ነቢዩ አለ ሰላት ወሰላም አንድ ሴት ልጅ እሳት ብቻዋን አትገባም አባቷን ይዛ ትገባለች ወንድሟን ይዛ ትገባለች ባሏን ይዛ ትገባለች። ለምን ባለማስተማራቸው ይሰሩ ነበር እነሱ ያው እሷን ቤት ቁጭ አድርገው ሳያስተምሩ ይቀራሉ። የመልቀያማ ጠይቃቸዋለች ማለት ነው። ለእሷ ብቻ አይደለም የተባለው ለሁሉም ነው። የመልቀያማ ሲደርሰው ሁሉ የእሳት ሰዎች የጀህም ሰዎች ይወቃቀሳሉ እንጂ የሚሞጋገስ ወይንም ደግሞ አይ ለኔ መጥፎ አይደለም የሚባባል የለም። ጀነት ሲገቡ ብቻ ነው ቤተሰቡን ሰው የሚጠይቀው። አላህ ሆይ ቤተሰቦቼ የት አሉ? ወንድም እህት ቤት አለ የሚባለው እንጂ መጀመሪያ የውመል ቂያማ ቆመው እያለ ሁሉም ነፍሲ ነፍሲ ይላል። ነፍሱን ነው የሚያስበው። ነፍሱን ከማሰብ በላይ እንደውም ምን ይላል አላህ ሱብሓነሁ ወተዓላ ሲናገር يبصرونهم ይሄ ቁርአን والله በጣም የሚገርም ነው። ዩበሰሩነሁም የወዱ ሙጅሪሙ ለው የፍተዲ ሚን አዛብ የውም ኢዲን ቢበኒሂ የዛን ቀን እኮ مجرم የሆነ ሰው ካፊር የሆኑ ሰዎች ይመኛል አለ። يود المجرم ይመኛል የዛን ቀን ለው የፍተሪ ሚን አዛቢ የውሚኢድን ቢበኒህ የዛን ቀን እኮ ከአላህ ስብሓነ ወተዓላ ቅጣት ነፃ ለመውጣት ብሎ ልጁን ቤዛ ቢያደረገው فداء ቢያደርገው ደስ ይለው ነበር አለ ወሳሒበቲሂ ወአኺሂ እንደዚሁም ልጁን ተውት ባለቤቱንና ወአኺሂ ወንድሙንም እንደዚሁ ወፈሲለቲሂ ለቲ ትኡዊሂ ጎሳውንም ደግሞ ያች የምታስጠጋው የሆነች የእሱ ዘር ጎሳ ያስጠጋል ያው ከችግር ይጠብቃል ስለሚባል እሱንም ቢሆን ጎሳውን ሁሉ ፊድ አድርጎ ቤዛ አድርጎ ጀነት ቢገባ ደስ ይለዋል አለ። ይህም አይብቃችኋል አላህ ሱብሓነሁ ወተዓላ ወመን ፊል አርድ ጀሚዓን ثم ينጂሂ ከዛም በኋላ እንደውም ወመን ፊል አርድ ጀሚዓን በምድር ላይ ያለን በሙሉ ሰው ቤዛ አድርጎ እሱ ለራሱ ቅጣት ነፃ ለመውጣት ثم ينጂሂ ከዛ በኋላ ነፃ ቢያወጣው ይመኛል የዛን ቀን አለ። አላህ ሱብሓነሁ ወተዓላ በጣም ቅጣቱ ብርቱ ነው። ሚስቱ ይሁን ቤተሰቡ አባት እናቱን ሁሉ እሳት አስገብቶ እሱ ቢወጣ ደስ ይለዋል። የአላህ ቅጣት ብርቱ ከመሆኑ አኼራ ላይ ሰው ለኸይረኛ የሚተሳሰቡት የጀነት ሰዎች ብቻ ናቸው። የጀነት ሰዎች ግን ወንድሜ ወይ እህቴ ቤተሰቦች እየተባሉ ይጠያየቃሉ። ከዛ ውጭ ያለው ሁሉም ይሸሻል፣ እንደውም ይወቃቀሳል። ይኸው እሱ ነው እንዲህ አደረገኝ፣ እሱን ጓደኛ ባላደረግኩ ኖሮ፣ ይኸው እናቴ ናት እንዲህ ያደረገች፣ ከቤተሰቦች ወርሻው ነው እየተባሉ የሚወቃቀሱበት ጊዜ ነው። አላህ ይጠብቀን ማለት ነው። <clears throat> ስለዚህ ያ ቀን የተባለው ክፋቱ ተዳራሽ የሆነው ብዙ ሰው በዛ ቅጣት ስለሚደርሳቸው አብዛኛው ሰው የዛ ቅጣት ቀማሽ ስለሆነ ነው። ትንሽ ሰዎች ሲቀሩ አላህ እንዳለው ወኢን ቱጢዕ አክሰረ መን ፊል አርድ ዩድሉከ አን ሰቢልላህ ወላ ወላኪነ አክሰረሁም ይላል ላ ያዕለም ወላኪነ አክሰረ ናስ ይላል። አብዛኛው ሰው እኮ አያውቅም። አብዛኛው ሰው እንደዚህ ነው ይላል አላህ። አብዛኛው በምድር ያለን ሰው ብትታዘዝ ከአላህ መንገድ ያወጣሃል ይላል። ይድሉከ አን ሰቢልላህ ከአላህ መንገድ ያጠማሃል፣ ያወጣሃል እንጂ አይመሩህም። አብዛኛው ሰው የታወቀ ነው፣ አስሐቡል ጀሂም ነው። ብናየው እንኳ ሙስሊሙ ሁሉ የጀነት ነው ቢባል አንድ ስድስተኛ ነው ሙስሊሙ። አንድ ስድስተኛ ስድስት ቢሊዮን ሰው ካለ ያው አንድ ቢሊዮን ነው። ያ ሁላ ካፍር። ከሙስሊሙ ራሱ ስንት ሰው ነው በትክክል ተውሂድ የሚያውቀው ወይ ሰላት የሚሰግደው ቢባል ትንሽ ነው የምንቆጥረው። እሺ ስለዚህ የዛን ቀን የሚፈሩ ናቸው ይላል አላህ ፍራቻውን የዛን ቀን ይስጠን የውመል ቂያማን ማለት ነው ረግባና ረህባ የሚባለው ውስጥ ይሄ የሚገባ ነው ረህባ ነው ፍራቻ ነው የውመል ቂያማን መፍራት ጀሃነምን መፍራት አላህን መፍራት ይሄ ሁሉ ረህባ ነው ማለት ነው ኡሱሉ ሳኒ ሁለተኛው መሰረት የመጀመሪያው መሰረት አለቀ ማለት ነው ማዕሪፈቱ ዲን አልኢስላም የእስልምናን ሃይማኖት ማወቅ ነው معرفة ማለት ማወቅ ነው። ዲን አልኢስላሚ የእስልምናን ሃይማኖት معرفة الله አለ የአላህ ማወቅ። ሁለተኛ ላይ ማዕሪፈቱ ዲን አልኢስላም የአላህን እስልምና ማወቅ ነው። ሃይማኖት ለምን ኢነ ዲነ ዒንደላህ አልኢስላም በአላህ ዘንድ ያለው ሃይማኖት ምንድን ነው? ኢስላም ብቻ ነው። ከኢስላም ውጭ ያለው ሁሉ ሃይማኖት እስልምና አይባልም። ፈመን ላ ዩሰሊ ፈላ ዲን ለሁ ከዛም በኋላ ሙስሊም ሆኖ ደግሞ ሰላት የማይሰግድ ሰው ካለ ዲን የለውም። ስለዚህ ያው ኢስላም የሚያዘውን በሰላትና በተውሂድ ነው ማለት ነው ዲነል ኢስላም ከተባለ የአላህ ስብሐነ ወተዓላ ዲን ለሰዎች የመረጠላቸው ነው ዲነል ኢስላም ወሁወ አልኢስቲስላሙ ለምንድን ነው ይሄ የተባለው ብዙ ዲን አለ ጌታ ሲባል لا معبود بحق إلا الله አለ በእውነት የሚመለክ ጌታ የለም ከአላህ ውጭ ሃይማኖትን ሲባል ብዙ ሃይማኖት አለ በትክክል ግን ተቀባይነት ያለው በትክክለኛው ጌታ በአላህ ዘንድ ኢስላም ብቻ ነው። ወሁወ አልኢስቲስላሙ ኢስላም ብሎ ማለት ምንድን ነው? ኢስቲስላም ነው፣ እጅ መስጠት ነው። ሊላሂ ለአላህ ስብሓነሁ ወተዓላ ቢተውሂዲ በተውሂድ አላህን አንድ ማድረግ ነጠላ በማድረግ በሁሉም ነገር በ عبادة ዎች ማለት ነው። በተውሂድ እስትስላም ማድረግ እጅ መስጠት ለአላህ ይሄ ኢስላም ይባላል። ኢስላም ስሙ ራሱ ይሄ ነው። ለአላህ ስብሓነሁ ወተዓላ እጅ መስጠት ነው በተውሂድ ከሽርክ በመጥራት والانقياد له لسم دقمو متاسرنو بالطاعة بمتاقز لسم دقمو متاسرنو انقياد له لسم متاسرنو بمن بالطاعة بمتاقز والبراءة اندجم متراتنو من الشرك كشركنا وأهله كسر ولا أنا براء بإسلام بتعمل اللقبوت هلو ولا أنا براء مالتنا من النور دالل ሙስሊም የሆኑትን ወይ አላህን የሚፈራ ከዛ ደግሞ እንጠላለን ካፊርን። ይሄ ሸሪዓ የሚያዘው ነገር ነው። ከዛም ጋር ደግሞ በመያያዝ ኸይር ስራ የሚሰራን ሁሉ እንወዳለን፣ መጥፎ ስራ የሚሰራ ሁሉ እንጠላለን። ሐታ ለካፊር እስላም እኩል አይደለም እኮ ኸይር የሚሰራ ሊኖር ይችላል ከካፊር እነሱን ሐቅ ሊኖራቸው ይችላል በእኛ ላይ የጉርብትና ሐቅ አላቸው አንዳንድ ሐቆች ሊኖራቸው ይችላል። ከሌላው እኩል አይደሉም። እነ አቡ ጣሊብ አይነት አሁን ሰው እያነሳ ቢሰድባቸው ምን ማለቱ ነው? ምንም የሚያገናኘው ነገር የለም ከሸሪዓ ስድብ። ግን አላህ ስብሐነ ወተዓላ ቁርአን ላይ አሁን ተበት የደ አቢ ለሀብ ወተብ ይላል። ሁሉም ሰው የሚቀራ አቢ ለሀብ በቁርአን ላይ የተጠቀሰ የተረገመ ሰው ሆነ። በምን በስራው ምንም ከሁለቱም ኩፋሮች ቢሆኑም ካፊሮች ቢሆኑም፣ እንደዚሁም ሙስሊምም እኩል አይደለም። ኢስላም እኩል አያይ ሙስሊሞችን በሙሉ በጣም አላህን የፈራን ሰው በጣም እንወዳለን። ከአላህ በጣም የራቀን ሰው ደግሞ ውዴታን እንቀንሳለን። ወልበራአቱ መጥራት ነው አለ ሚነ ሽርኪ ከሽርክና ከማን ወአህሊሂ ከሚሰራው ሰው ከኩፍርና ከሚሰራው ሰው ከቢድዓና ከሚሰራው ሰው ከወንጀሎች ከኸምር ይሁን ከዚና ከሁሉም ነገርና ከሚሰራው ሰው የጠራንን ግን ልዩነት አለው። እዚህ ላይ ሁለተኛም ላይ ወልንቅያዱ ለሁ ቢጣዓ ለሱ በመታዘዝ መታሰር ነው ሲባል ትእዛዙ ደረጃ አለው። አላህ የከለከለን ነገር ሁሉ የሚከለከል ሰው ሙሉ ሰው የሆነ የለም። ለምን የአደም ልጅ ሁሉ ይሳሳታል። ግን የሚሰራው ወንጀል ከባይር ነው ሰዋኤር ነው ሽርክ ነው ወይንስ ትንሽ ወንጀል ነው ይለየዋል እንጂ ትእዛዝ ሲባልም ሁሉንም አላህ ስብሐነ ወተዓላ ያዘዘውን አዞ በትክክል ፍጹም የሚሆን ሰው የለም። ኩሉ ብን አደም ኸጣ ብለዋል ነብዩ ዓለይሂ ሰላቱ ወሰላም። የአደም ልጅ ሁሉ ተሳሳች ነው ግን ምርጥ የሚያደርገው ምንድነው? ከወንጀሉ መመለሱ ነው። ስለዚህ መጥራትም ሲባል ከሽርክና ከሚሰራው በደረጃው እንጠራለን ማለት ነው። የማናናግረው የምንዘጋው ሰው ሊኖር ይችላል። ሙሽሪክ ሆኖ ከሽርክ የሚጠራ ከሆነ ኑ አሻርኩ የሚል ወይም ደግሞ ሌላ ምልኩኝ የሚልም ይኖራል። ከነሱ የጠራ እንሆናለን። እንደውም በመዝጋት ባለማናገርም ማለት ነው ሀጅር በማድረግ ወሁወ ሰላሰቱ መራቲብ ይሄ ሶስት መርተብ አለው ኢስላም ያለው አልኢስላሙ ወልኢማኑ ወልኢሕሳኑ ሶስት ነገር እንይዛል። ለአላህ ስብሓነ ወተዓላ እስቲስላም ማድረግ ብለናል። ለአላህ ስብሓነ ወተዓላ እስቲስላም ማድረግ እጅ መስጠት በምን በተውሂድ ከእሽርክ መጥራት እሱን መታዘዝ ስንል ሶስት ነገር ይይዛል። እነዚህ ምንድን ናቸው? አልኢስላሙ እስልምና ነው። ወልኢማኑ ኢማን ነው። ወልኢሕሳኑ ኢሕሳን ደግሞ ማሳመር ነው። በደረጃ ነው ያመጣው። የሰው ልጅ መጀመሪያ ወደ እስላም ሲገባ ይሰልማል። ከዛ ኢማን ይኖረዋል ከዛ ኢህሳን ነው የሚመጣው ኢህሳን ማለት የኸይር ስራ ትልቅ ደረጃ ማሳመር ነው አላህን እንደሚያይ ማምለክ እንደዚሁም የበለጠ ያማረ የሆነ ዒባዳ መስራት ነው ኢማን ብሎ ማለት ደግሞ የልብ ስራ ነው እምነት ነው በአላህ ማመን በየውመል ቂያማ ማመን የኢማኑ ደረጃ ይለያያል የስራ ደረጃ እንደሚለያየው ሁሉ የኢማን ደረጃ ይለያያል ከኛ ውስጥ በአላህ የማያምን በነብዩ በኪታቦች በሩሱሎች የማያምን የለም ከሰሓቦች እና ከነቢያቶችም ይህን ማያምን የለም። ግን እኩል ነው እምነታችን። እምነታችን እኩል አይደለም፣ የተለያየ ነው። የኢማን ደረጃ ይለያያል። ኢማን የዚዱ ቢጣዓቲ ወየንቁሱ ቢልማዕሲያ ነው። ኸይር ስራ በመስራት አላህን በመታዘዝ ይጨምራል። መጥፎ ነገር በመስራት ደግሞ ያው ይቀንሳል ማለት ነው። ስለዚህ ኢስላም መጣ። ኢስላም ደግሞ ግልጽ የሆኑ ስራዎች ናቸው። ኢማን መጣ። ኢማን ደግሞ እምነቶች ናቸው። إحسان ደግሞ ማሳመር የበለጠ ስራ ነው። وكل مرتبة ሁሉም مرتبة ዎች እነዚህ ያየና የምናያቸው ደረጃዎች ደግሞ لها أركان መሰረቶች አላቸው። ሶስት መራቲ ባሉ ሶስት ደረጃዎች የመጀመሪያው ኢስላም ነው፣ ከዛ ኢማን ነው፣ ከዛ ኢህሳን ነው። የመጀመሪያው ኢስላም ነው፣ ከዛ ኢማን ነው፣ ከዛ ኢህሳን ነው። ወኩሉ መርተበቲን እነዚህ ሁሉም መርተባዎች ደግሞ ምን አላቸው? አርካኖች አላቸው። እነዚህ ሁሉ መርከባዎች አርካን ወይንም መሰረት አላቸው ማለት ነው። እሱሉን እያየ ነው። እስኪ ሌላኛው እንትን ኢንሻአላህ። ስለዚህ እያንዳንዱን የኢስላም ሆኑ የኢማን ወይንም ደግሞ የኢሕሳን መሰረቶች በደንብ ማየት አለበት። የመጀመሪያው አላህ ስብሓነሁ ወተዓላ እንዳለው ቃለት አልአዕራቡ አመና አለ ቁል ለም ትእሚኑ ወላኪን ቁሉ አስለምና አረቦች ገጠሪዎች ምናሉ የዛ ጊዜ ልክ እንደሰለሙ አምነናል ሰልመናል አሉ ግን አላህ ስብሓን ወተዓላ ምን አላቸው አትበሉ አላቸው አምነናል ወይንም ሰልመናል ሳይሆን አምነናል ሳይሆን ማለት ያለባችሁ ወላኪን ቁሉ አስለምና ሰለምን በሉ ወለማ የድኹል ልኢማኑ ፊ ቁሉቢኩም ኢማን በልባችሁ ጊዜ በገባ ጊዜና ኢማን በልባችሁ በገባ ጊዜና የዛኔ ምን ወኢን ቱጢዑ አላህ ወረሱለሁ አላህን ስትታዘዙ ነቢዩን ስትታዘዙ ከዛም በኋላ ብዙ ነገር ስትሰሩ የሚመጣ ነው ኢማን እንጂ ዝም ብሎ ሰው ልጅ እንደሰለመ ይሄ ነው ኢማን ተብሎ የሚገኝ አይደለም ብለው ነቢዩ አለይሂ ሰላቱ ወሰላም እንዲነግሩ ታዘዋል እንዲነግሩ ታዘዋል። ስለዚህ ይሄ መታዘዛቸው የሚያሳየው አንድ ሰው ሰለምት የሆነ ሰው ወዲያውኑ ኢማን ሳይሆን የሚገባበት ምንድን ነው? ኢስላም ነው። መጀመሪያ የሚያገኘው ኢስላም ነው። ከዛ በኋላ ኢሕሳን ይመጣል። ከዛ በኋላ ኢማን ይመጣል። ከዛ በኋላ ኢሕሳን ይመጣል። የመጀመሪያውን ኢስላም ሰው ልጅ የተባለበት ምክንያት ምንድነው? ኢስላም ማለት መጀመሪያ ሸሃዳ ያደርጋል አላ ኢላሃ ኢላላህ። ከዛ ምንድነው? ሁሉም ስራ ናቸው። ሰላት ስገድ ነው። እንደሰለመ ሰው ምንድነው የምትሉት? በአላህና በአኼራ መስክር ምናምን ይባላል። እኛ እናምናለን በአላህና በነብዩ። ከዛ በኋላ ምን ይባላል? ስገድ ነው የሚባለው። ለምን አንተ ሻዳ ላ ኢላሃ ኢላላህ ይባላል። ዋና መሐመድ ወቱቂም ሰላ ከሰላት በኋላ ምን ይመጣል? ሁሌ ቁርአን ላይ አብሮ ደግሞ የሚነሳ አለ ከሰላት ጋር ምንድነው? እሱ ዘካ ነው። ወቱቂሙ ሰላተ ወቱእቱ ዘካተ ይላል። ዘካን ደግሞ ታወጣለህ። ከዛ በኋላ ሐጅ ይመጣል። ከዛ በኋላ ጾም ይመጣል። እነዚህ ሁሉ የተጠቀሱት ምንድን ናቸው ግን? የመጀመሪያው ሸሃዳ ነው፣ ግዴታ ነው፣ በአፉ የሚመሰክረው ነገር ነው። በአፉ የሚመሰክረው ነገር ነው፣ ሸሃዳ ነው። በልቡም ደግሞ ያምናል። ይህን ነገር ሲያምን <clears throat> ይህን ነገር ሲያምንና ሲመሰክር ግን በትክክል በውስጡ ትልቅ ኢማን ኖሮት ላይሆን ይችላል። ለምን ገና አዲስ ነው ሰውየው። ምንም አላህን ፍራቻ ኸሻ ኸውፍ የለውም ሰውየው፣ ገና ነው። ይሄ ነገር ሁሉ ሳልገባበት ይሰግዳል፣ ገና ኢማን ደረጃ አልደረሰም ማለት ነው። ኢማን እንደተባለው ግን በኸይር ስራ የሚጨምር ነው። በመጥፎ ስራ የሚቀንስ ስለሆነ ያው ይቀንሳል፣ ይጨምራል። ሰውየው ግን መጀመሪያ እንደመጣ የሚታዘዘው በሰላት ነው። ሰላት ሆነ ዘካ ሆነ ሐጅ፣ ጾም እነዚህ ሁሉ ተግባራዊ ስራ ስለሆኑ ማለት ነው። እሺ እዚህ ላይ ለማዕሪፈቱ ዲን الاسلام بالادله الاستسلام بالتوحيد ይላል والانقياد له بالطاعة لسم دقمو متاسر ነው በምን بطاعة እሱን በመታዘዝ እሺ الإسلام والإيمان والإحسان سوسن ما يتناتشوال إحسان إيماننا እሺ እስላም አሉ وكل مرتبة لها أركان ሁሉም مرتبة ዎች የጠቀስናቸው ሁሉ ምን አላቸው أركان አላቸው መሰረት አላቸው እነዚህ ደረጃዎች በደረጃ ተጠቅሷል መጀመሪያ ኢስላም ከዛ ኢማን ከዛ ኢህሳን እነዚህ ሁሉ እያንዳንዳቸው ደግሞ أركان አላቸው ወይንም መሰረቶች እነዚህ ያለ መሰረት ሊገነቡ አይችልም ቡኒየል ኢስላሙ አላ ኸምሳ ብለዋል ለምሳሌ ኢስላም በአምስት ነገሮች ተገነባ ተብሎ የተጠቀሱ አሉ ስለዚህ እነሱን ማጓደል ያው ኢስላምን ማጓደል ነው ማለት ነው فأركان الإسلام خمسة فأركان الإسلام خمسة የእስልምና አርካን شهاده ናቸው خمسة አምስት ናቸው الله አን ላ ኢላሃ نعم በእውነት የሚመለክ ናም ጌታ سبحانه ከአላህ ስብሓን ወተዓላ ውጭ መመስከር ወአነ ሙሐመድን ረሱሉላህ ሙሐመድ አለ ሰላት ወሰላም ነቢይ መሆናቸውን መመስከር ኢስላም ነው ያለ ወቱቂሙ ሰላ ከዛ ኋላ ሶላት መስገድ ዘካ ሐጅና ጾም ይመጣል ሸሃደቱ አላ ኢላሃ ኢላላህ እነዚህን አምስቱን በደንብ ኢንሻአላህ እናብራራቸዋለን ሸሃደቱ አላ ኢላሃ ኢላላህ የሚለው ብቻ በአላህ መመስከር የሚለው ምንን ይይዛል አጠቃላይ ተውሂድን ሁሉ ይይዛል በአላህ አስማ ወሲፋ ማመን በአላህ ስብሐነ ወተዓላ ሩቡብያዎች ማመን እና ኡሉህያም ቢሆን ለምን ቀጥሎ የሚመጣው መሐመድ ነው ከዛ በኋላ ያሉት ሁሉም ስራ ናቸው ተውሂድ ሁሉ የሚገቡት በአላህ ማመን ነው። በአላህ ማመን ሲባል አላህ የተናገረው ነገር ሁሉ ሐቅ ነው ብሎ ያምናል። ከዛም በኋላ ደግሞ ተዊል አያደርግም። ተዊልም ደግሞ አያደርግም፣ አይቀይርም የአላህን ቁርአን فأركان الإسلام خمسة بلو شهادة أن لا إله إلا الله لا إله الله ይሄን አብራራዋለን ኢንሻአላህ ሸሃደቱ አላ ኢላሃ ኢላላህ በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩን ማመን ነው የመጀመሪያው ስለዚህ በአላህ سبحانه وتعالى በእውነት የሚመለክ ጌታ ከአላህ ውጭ አለመኖሩን ማመን ብቻ ብዙ ነገር የያዘ ነው። ሼክ ሁሴይን እዚህ ላይ እንደምታዩት ምን ያሉ شهادة أن لا إله إلا الله وأن محمدا رسول الله ركن واحد አንዱ የሆነ ركن ነው ወይንም መሰረት ነው። وإنما كانتا ركنا واحدا مع أنهما من شقين لأن العبادة ተንቢይ አላ እሺ تنبني ነው የሚለው እሺ ተንበኒ على تحقيقها የምትገነባ የሆነች ነው على تحقيقها معا ايش فلا تقبل العبادة إلا بالإخلاص أتقبل عباداتك بإخلاص بهن نجي عز وجل لله سبحانه وتعالى إخلاص ترد تدرجين بالفون ده مالتنا وهو ما ما يتضمنه شهادة أن لا إله إلا الله إلا إلا الله له እሱም ደግሞ የሚይዘው ነው ላኢላሃ ኢለላህ የሚለውን ወኢትባዕ አረሱል ሰለላሁ ዐለይሂ ወሰለም ወሁወ ይህም ደግሞ የሚይዘው በትክክል የሚመለክ ጌታ ከአላህ ውጭ አለመኖርን ማመንና ኢትባዕ ረሱል ነው። ሁለተኛ ደግሞ የነቢዩ ዓለይሂ ሰላቱ ወሰላምን ደግሞ መከተል የሚይዝ ነው። እሺ ሸሂድ አላሁ አነሁ ላኢላሃ ኢላላህ ያው እነዚህን የዘለልኳቸው ስለምንመለስ ነው። ሸሂድ አላሁ አላህ እኮ መሰከረ አነሁ እሱ እኮ ላኢላሃ ኢላሁ በእውነት የሚመለክ ጌታ የለም ከአላህ ውጭ ወልመላኢከቱ እንደዚሁም መላኢኮች ኡሉ ልዕልሚ የእውቀት ባለቤቶችም መስክረውለታል ለአላህ ስብሓን ወተዓላ በእውነት የሚመለክ ጌታ ከሱ ውጭ አለምን ቃኢመን ቢልቅስጢ በፍትሐዊ መቆሙን አላህ ስብሓን ወተዓላ ላኢላሃ ኢላሁ በእውነት የሚመለክ ጌታ የለም ከሱ ውጭ አልዓዚዙ ልሐኪም አዚዝ አሸናፊ የሆነ ጌታ ነው። አልሐኪሙ ጥበበኛና ፈራጅ ሐኪም ማለት ጥበበኛና ፈራጅ ነው። ይሄ ሁሉ ሸሃዳ የመጣው ከማን ነው? እዚህ ላይ የምናየው ሸሂድ አላሁ አላህ መሰከረ። ለማ ለራሱ መስካሪው ማን ነው? እዚህ ላይ አላህ ስብሐነ ወተዓላ ነው። የተመሰከረለት አላህ ነው። ከዚህ የበለጠ ያማረ ምስካሪ አለን ይላል። የለም ከአላህ የበለጠ የታመነ ንግግር የለም። ለራሱ አላህ የመሰከረው ከዛ ኋላ የመሰከሩለት እነማን ናቸው? አልመላይካ መላይኮች ናቸው ወኡሉል ዒልም የእውቀት ባለቤቶች አንቢያዎችና የተከተሏቸው እነዚህ ናቸው ያለፍነውን ስናየው ያው እንዳልነው ነው ኢቃመ ሶላ ነው ከሻሃዳ ቀጥሎ የሚመጣው ሰላትን ቀጥ አድርጎ መስገድ ወኢታኡ ዘካ እዚህ ላይ የምናየው ምንድነው ኢቃም ነው የሚለው ሶላትን ቀጥ አድርጎ መያዝ ነው እንጂ መስገድ አይደለም ሌላው ሁሉ የሚለው ከተመለከታችሁ ኢታኡ ዘካ ዘካ መስጠት ነው ሶሙ ረመዳን ረመዳን መጾም ነው ሐጁል በይት ሐጅ ማድረግ ነው። ለምን ሁሉም አንድ ጊዜ የሚፈጸሙ ነገር ናቸው። ለተወሰነ ጊዜ ሐጁል ቤት ቢባል በእድሜ ውስጥ አንድ ጊዜ ነው። ረመዳን በአመት ውስጥ፣ ዘካ በአመት ውስጥ፣ ሰላት በየቀኑ እንደውም በቀን አምስት ጊዜ። ለምን አላህ ከዛ ምናል ወኢቃሙ ሰላ አቂሙ ሰላተ ወላ ተኩኑ መዓል ሙሽሪኪን ሰላትን ቀጥ አድርጋችሁ ያዟት ወላ ተኩኑ መዓል ሙሽሪኪን ከሙሽሪኮችም ደግሞ እንዳትሆኑ አትሆኑ አላህ ስለዚህ ሶላት ሲባል መስገድ ሳይሆን ኢቃም ነው። ቀጥ አድርጎ መያዝ ነው ያለበት። አንድ ጊዜ ሰግዶ አንድ ጊዜ መተው እንደውም ሱብሂና ዒሻን መተው ከሆነ ለምሳሌ በራሱ የንፍትና ምልክት ነው። ሶላት ሲባል ስለዚህ ቀጥ አድርጎ መያዝ ነው እንጂ አንድ ጊዜ ሰግዶ አንድ ጊዜ መተው አይደለም። ጠቅልሎ መተው እሺ ራሱን የቻለ ኩፍር ነው። ምንም ትንሽ ኺላፍ ቢኖርበትም ማለት ነው። فالدليل الشهادة قوله تعالى يا الله سبحانه وتعالى نقر شهد الله الله مسكر أنه السكو لا إله إلا, إلا هو كسوج በእውነት የሚመለክ ጌታ የለም ወልመላኢከቱ መላኢኮችም መስክረውለታል ማለት ነው ወኡሉል ዒልም የእውቀት ባለቤቶችም የእውቀት ባለቤቶች ነቢያቶችና እነሱን የተከተሏቸው በእውቀት በዕልም ቃኢመን ቢልቅስጢ በፍትሃዊ መቆሙን ላኢላሃ ኢላ ሁወ لا إله إلا هو بأنت من ملقك آه لم كالسوج وهو سكرمو العزيز الحكيم سو عزيز نو أشنا في هنا نو الحكيم فرادنا كذبنا هنا قتانو لسو مذكر ولتال مالتنا لا إله إلا هو العزيز الحكيم وفي هذا الآية بلو من يلالو لأهل العلم حيث سل أهل العلم أنهم شهداء معه ومع الملائكة አህለ ልዕልሞች ትልቅ ደረጃ እንዳላቸው የሚያስታውቅ ቁርአን ነው ለምን ምስካሬውን ከማን ጋር ያደረገው አላህ መሰከረ ብሎ መላኢኮች ብሎ ከዛ ወኡሉ ልዕልም እውቀት ባለቤቶች አለ والمراد بهم أولي العلم بشريعته ነው ويدخل فيهم دخولا እሺ አወልየን ረሱለሁል ኪራም መጀመሪያ ላይ የሚገቡት እንዳልነው ነቢያቶች ናቸው ከዛ ቀጥሎ ደግሞ እነሱን በማወቅ የተከተሏቸው እንደ ሰሓቦች እንደና አቡ አይነት የዲን እውቀት ያላቸው ሌሎችም ከዛም በኋላ የመጣሉ ብዙ አዋቂዎች እነሱ ናቸው ኡሉል ዒልም የተባሉት። እውቀት ሲባል ግን የዱንያዊ እውቀት ትምህርት አይደለም፣ ሸሪዓ ነው። የሸሪዓ እውቀት ከምንም የቀደመ ነው። ከሸሪዓ እውቀት ራሱ እናበላልጣለን። ተውሂድን መጀመሪያ ማወቅ ይቀድማል ከሁሉም። ተውሂድን አቂዳን በደንብ ከሚያቅና ፊቂ በደንብ ከሚያቅ ቢባል እኩል ናቸው አንልም አቂዳ በደንብ የሚያውቀው ይበልጣል። ለምን መጀመሪያ ማወቅ ያለበት ይሄ ነው። ፊቂህ አውቆ ወይ ተምሮ አቂዳ ካላወቀ ጥቅም የለውም። ስለዚህ አይደለም የዱንያዊ ትምህርትና የአኺራዊ የአኺራዊ ራሱ እርስ በርሱ ተበላላጭነት አለው፣ ግን ደረጃ አለው። ተውሂድን አቂዳን በደንብ ያወቀ ሰው ከዛ በኋላ ፊቅን ደግሞ ማወቅ አለበት። አይ እሱ ነው የምደጋግመው ብሎ ቁጭ ማለት ያው ዋጋ የለውም ማለት ነው። እሺ وهذا شهادة أعظم شهادة لعظم الشاهد والمشهود به ቅድም እንዳልነው وهذه الشهادة ይላል። ይሄ ሸሃዳ ምስክር እኮ አዕظም ነው፣ በጣም ትልቅ ነው تلك شهادة لمن لعظم الشاهد والمشهود به مسكاري تلاك سلمهن يمين مسكر اللت نقر تلاك سلمهن تلك مسكاري هنا مسكاري ما أنه فالشاهد هو الله وملائكته مسكاري الله سبحانه وتعالى عندهم ملائكته وأولو العلم عند الجوم يوقت بالبيتشناته قتلوا والمشهود به التوحيد الله يا الله سبحانه وتعالى التوحيد تمسكر اللت ፊ ኡሉህየቲህ وتقرير ذلك من دنو لا إله إلا هو العزيز الحكيم لا الله سبحانه وتعالى توحيد መስካሪ የሆኑት ማን ናቸው <coughs> አላህ ራሱ ከዛም በኋላ መላይኮች እንደዚሁም ኡሉል ዕልሞች የእውቀት ባለቤቶች ናቸው ወማዕናሃ ይህም ትርጉሙ ምንድን ነው ወይንም ትርጉማ ላ ማዕቡደ ቢልሐቅን ኢላላህ እሺ ላ ማዕቡድ የሚመለክ የለም بحس إلا الله لا تستر بحق إلا الله لا معبود زلا إلا زانميرو لا معبود بحس إلا الله لا لا معبود بحق إلا الله لا معبود يمين ملك يلم بحق بأونت إلا الله كالله سبحانه وتعالى وجه بأونت يمين ملك يلم ايون ذهننا بتكرام لا معبود بحق بأونت يمين ملك يلم إلا الله ከአላህ ስብሓን ወተዓላ ውጭ በእውነት የሚመለክ ጌታ የለም ቁርአኑ ሸሂድ አላሁ አነሁ ላኢላሃ ኢላሁ እዚህ ጋር ተቆራርጦ ነው ያመጣው ሸሂድ አላሁ አላህ መሰከረ ብሎ አነሁ ቃኢመን ቢልቅስት ከዛ ላኢላሃ ኢላላሁ ላ ማዕቡደ ቢሐቅን ኢላላህ በእውነት የሚመለክ ጌታ የለም ከአላህ ውጭ ዋሕደሁ ብቻውን ዋሕደሁ ብቻውን ማለት ነው ላኢላሃ ላይ ይሄ አጠቃላይ ትርጉሙ ነው ያለፈው ላኢላሃ ኢላላህ የሚለው ለየብቻው ስናየው ምን ማለት ነው? ላኢላሃ ብቻውን ናፊየን ማስወገድ ነው። ላኢላህ ካለ አስወገደ። ያሰበተው ነገር ያረጋገጠው ወይንም እመኑ ብሎ ያስቀመጠልን ነገር የለም። ላኢላህ ሲል ማስወገድ ብቻ ነው የመጣው። ማ ዩዕበዱ ሚን ዱኒላህ ከአላህ ስብሓነ ወተዓላ ውጭ የሚመለክን ነገር በሙሉ ያስወግዳል ላኢላህ የሚለው ናፊየን ማስወገድ ነው ማ ዩዕበዱ የሚመለክን ምን ዱንላሂ ከአላህ ስብሓን ወተዓላ ውጭ የሚመለክን ነገር በሙሉ የሚያስወግድ ነው ኢላላህ ሲል ደግሞ ሙስቢተን ኢላ ሲቀር አለ ሙስቢት አረጋገጠልን ምንን አረጋገጠ አልዒባደቱ ሊላሂ ዒባዳ ሁሉ ለአላህ ስብሓን ወተዓላ መሆኑን አረጋገጠልን የመጀመሪያው አስወግዶልን ነበረ ሁለተኛው ላይ ደግሞ አረጋገጠልን መስቢተን ማረጋገጥ ነው አልዒባደቱ ሊላሂ ዒባዳ ሁሉ ለምንድን ነው ለአላህ ስብሓን ወተዓላ እዚህ ላይ የምንማረው ሸሪዓ ላይ ትልቁ ነገር ምንድን ነው የሚመጣው መጀመሪያ አለማመን ነው ማስወገድ አለመቀበል ነው በኋላ ለማረጋገጥ የሚመጣው ሰው ሊሰልም ሲሉ ከሽርክ ሁሉ ይጠራል ከዛ በአላህ ያምናል ሐራም ከመተውና ኸይር ከመስራት የሚቀድመው ሐራምን መተው ነው እንደዚሁም ልክ እዚህ ላይ መጀመሪያ የመጣው ላኢላህ ነው። በእውነት የሚመለክ ጌታ አለመኖሩን ሁሉ መጀመሪያ መካድ ነው፣ ኩፍር ነው፣ መካድ ነው ያለበት ከአላህ ውጭ ያለን ነገር ብቻ ማለት ነው። ኢላላህ ሲል ከዛ ደግሞ ያረጋግጣል አላህን ሙስቢተን የተረጋገጠ መሆኑ አልዒባደቱ ሊላህ ዒባዳ ሁሉ አምልኮ ሁሉ ለአላህ ስብሓነሁ ወተዓላ መሆኑ ወሕደሁ ብቻውን ለአላህ ላ ሸሪከ ለሁ ለእርሱ እኮ ደግሞ የሚያጋራው የለም ፊ ዒባደቲሂ በአምልኮ ላይ እሱ የሚያጋራው አለመኖሩን ማመን ማለት ነው። ከማ እነሁ እሱ እኮ እንደሌለው ለይሰ ለሁ ለእሱ እንደሌለው ሸሪኩን የሚያጋራው ሰው ፊ ሙልኪሂ በአላህ በንግስናው ላይ የሚያጋራው ሰው እንደሌለ ሁሉ ወይንም አካል መላይካ እንደሌለ ሁሉ በዒባዳም አይገባም። ሊላሂ ሙልኩ ሰማዋት ወልአርድ ለአላህ ነው እኮ በሰማይና በምድር ያለ ሁሉ ያለ ንግስና ይላል። ስለዚህ ሙስቢተን አልዕባደት ቢላህ ለአላህ ስብሓን ወተዓላ ዋሕደሁ ነው ብቻውን ላ ሸሪከ ለሁ ለሱ የሚያጋራው የለም ፊ ዒባደቲ በአምልኮ ላይ ይሄ በዒባዳ የተባለው ለምንድን ነው አለ ምሳሌ ስጥ ከማ አነሁ እሱ እኮ እንደሌለው አለ ለይሰ እንደሌለው ለሁ ሸሪኩን ለእርሱ ሸሪኩን የሚያጋራው ሰው እንደሌለ ሁሉ ፊ ሙልኪሂ በንግስናው ላይ በዒባዳም ላይ ደግሞ የሚያጋራው ሊኖር አይገባም በዒባዳም ላይ የሚያጋራው ሊኖር የተገባ አይደለም ለአላህ ስብሐነ ወተዓላ ማለት ነው። ስለዚህ በዚህ የምንይዘው ትናንትም አንዳንድ መሰረቶች ነው የቂን ሸክን አያስወግድም ብለናል። እንደዚሁም ደግሞ መጀመሪያ የሚቀድመው እዚህ ላይም ሐራም መተውን ነው ወይንም ደግሞ ነገርን ማስወገድ ነው። ሰውየውን ሐራም እየሰራ ኸይር ከሚሰራ ሁለቱንም ቢተው ይሻላል፣ እኩል ከሆኑ ማለት ነው። ትልቅ ከሆነ ኸይር ስራው፣ ካልሆነ ግን ሐራም መተው ይቀድማል። ኸይር መስራት አሁን ሱና ነገር ሊሆን ይችላል። አልታ ዋጅብ አይደለም። የሚቀድመው ምንድነው ዋጅብ ነገር ነው። ሐራምን ነገር መተው ደግሞ ዋጅብ ነው። ስለዚህ ሐራምን መተው መጀመሪያ ላይ መቅደም አለበት ማለት ነው። እሺ ወተፍሲሩሃ የዚች ተፍሲሯ ትርጉማ ማለት ነው። ወተፍሲሩሃ የዚች ተውሂድ ትርጉማ አለኪ ያቺ ይወድሑሃ የሚያብራራት የሆነ አለ ወተፍሲሩሃ አለዚ ይወድሑሃ ተፍሲሯ ትርጉሟ الذي ياتي يوضحها مالت مبررتنا توضيح مالت مبررت مالتنا يا الله سبحانه وتعالى نبي جرى الليلة وإذ قال إبراهيم إبراهيم بالجزي لأبيه ثبته وقومه عندهم لهزبوته إنني براء أن يكون يتأرهيني مما تعبدون أن أنت كم التمركز نجر له يتأرهيني بالجزي أستوس على شو ለነብዩ አለይሂ ሰላቱ ወሰላም ብዙ ቦታ ላይ ወይ ቃለ የሚሉት ለነብዩ ነው። ቁርአን ቁል የሚሉት ለነብዩ ነው። እንደዚሁም ያው እሱን ለተከተሉት በመታዘዝ ባለ ጊዜ አስታውስ አላቸው። ሊአቢሂ ለአባቱ ወቀውሚሂ ለህዝቦቹም እነኒ እኔ እኮ በራኡን የጠራሁኝ ነኝ ሚማ ተዕቡዱነ እናንተ ከምትገዙት ነገር የጠራሁኝ ነኝ ባለ ጊዜ አስታውስ ኢለለዚ ፈጠረኒ ከዛ ከፈጠረኝ ጌታ ውጭ ስለዚህ መጀመሪያ ላይ ምን አለ ያመጣው ምን ነው እዚህ ላይ ማሁን ስናየው ማጥራትን ነው እነኒ በራኡን አለ የጠራሁኝ አለ ሚማ ታዕቡዱን ከምታመልኩት ነገር በሙሉ የጠራሁኝ ናስየን ነው አስወገደ በኋላ ላይ ምን አለ ኢለ ለዚ ፈጠረኒ ግን ያ የፈጠረኝን ሲጠር ከሱ ግን የጠራሁ አይደለም እንደው አመልከዋለሁ ፈኢነሁ እሱ እኮ سيهدين እሱ ደግሞ ይመራኛል وجعلها አደረጋት كلمة ንግግርን باقية የምትቆይ የሆነች في عقبه በዘሮቹ ላይ لعلهم يرجعون ሊመለሱ ዘንዳ ወደ አላህ ስብሓነ ወተዓላ ብሎ የቆየች ያደረጋት وإذ قال إبراهيم ኢብራሂም ባለ ጊዜ አስታውሳላቸው لأبيه ለአባቱ وقومه እንዲሁም ለህዝቦቹ إنني እኔኮ እኮ براء مما تعبدون የጠራሁንኝ ቅድም እንዳልነው ወልበራአቱ ሚነ ሽርክ ወአህሊህ ብለናል ከሽርክና ከሚሰራው ሰው መጥራት አሁን እዚህ ላይም በራኡ ሚማ ተዕቡዱን አላቸው። ከምታመልኩት ነገር የጠራሁኝ ነኝ ከሽርኩ ማለት ነው። ኢለለዚ ፈጠረኒ ያ የፈጠረኝ ሲቀር ፈኢነሁ ሰየህዲኒ እሱ እኮ ሂዳያን ይሰጠኛል። ወጀዓለሃ አደረጋት ከሊመተን ንግግሩን ባቂየተን የምትቆይ ሆነች። ወጀዓለሃ ከሊመተን አደረጋት እኮ ንግግሩን ባቂያ የምትቆይ ሆነች። ፊ ዓቂቢሂ በዘሮቹ ላይ አቂባ ማለት ዘሮቹ ላይ ነው። ለዓለሁም የርጅዑነ ወደ አላህ ሊመለሱ ዘንዳ ብሎ ይችን ንግግር በዘሮቹ ላይ የምትቆይ ያደረጋት ይላል። ወኢዝ ቃለ ኢብራሂሙ ኢብራሂም ከሊሉላህ ነው ብለናል። ያው የአላህ ስብሓነ ወተዓላ በጣም ወዳጅ ነበረ። አላህን የሚወድ አላህም የሚወደው ማለት ነው። ለአላህ ስብሐነ ወተዓላ እንዳልነው ቅድም ኢማን እንደሚለያየው ሁሉ የአላህ ውዴታም ይለያያል። አላህ በጣም ፈሪ የሆኑ ሰዎች አላህ ይወዳቸዋል በጣም ዝቅ ባለ ቁጥር የአላህ ውዴታም ከሱ እየራቀ ነው የሚመጣው ማለት ነው። በደረጃው ነው። ሊአቢሂ ወቀውሚሂ ለአባቱና ለቤተሰቦቹ አላመነም። አባቱ አባቱ የኢብራሂም አላመነም። ኢነኒ በራኡ ሚማ ተዕቡዱን አላቸው። براء يميلو قال بطعم كبري النت كف على درجان أبلغنو من بري بالبراءة وهي ابلغ من بري إلى كبري إندوم بطعم يدرسانو تلك النت درجان لمثال إحمار ريب كأي نبرا أحمر لذا على إحمار رسيب بطعم يك الله هنا لكن نزالي مارا بطعم بطعم ترتشال لهم يالاتو كنا انتصرا إلا الذي فطرني يميلو يفترني خلقني ኢብቲዳአን አለል ፊጥራ ወቀውለሁ ኢለ ለዚ ፈጠረኒ አላቸው ያ ነገሮችን ሁሉ ከመፍጠር የጀመረ ማለት ነው ፈጣሪ የሆነ እንዲሁም እኔን የፈጠረኝ ይዋፊቁ ቀውለሁ ላኢላሃ ኢላላህ የሚለውን ቅድም እንዳለው መጀመሪያ ጠራ አሁን ኢለለዚ ፈጠረኒ ሲል ኢላላህ የሚለውን የሚስማማ ንግግር ነው አሉ ሸህ ኢላላህ የሚለውን የሚስማማ ንግግር ነው ለምን ኢላ ብሎ አመጣ እዚህ ላይ ሙስቢት አረጋገጠልን ምንን ነው አላህን የፈጠረውን ጌታ وهو سبحانه وتعالى لا شريك له في عبادته كما أنه لا شريك له في ملكه والدليل ذلك قوله تعالى ألا له الخلق والأمر تبارك الله رب العالمين እንዳለው እሱ አላህ ስብሓን ወተዓላ በንግስና ላይ የሚያጋራው እንደሌለው ሁሉ በዒባዳ ላይ የሚያጋራው የለም አይገባም አላ አዋጅ ስሙ ለሁል ኸልቁ ለእሱ አይደለምን ፍጥረት ወልአምሩ ትእዛዝ ሁሉ ለእሱ አይደለምን በላቸውሽ ተባረከላሁ ረብል ዓለሚን ተባረከላሁ የተባረከ በረካ የበዛበት እንደዚሁም ቀድ ተነዘኸ የጠራና ከፍ ያለ ሆነ ረቡል ዓለሚን የዓለማት ጌታ አላቸው። ሰየህዲኒ አለ ፈኢነሁ እሱ እኮ ሰየህዲኒ ወደ ቀጥተኛ መንገድ ይመራኛል፣ ያገናኘኛል ከቀጥተኛ መንገድ ማለት ነው። ወጀዓለሃ አደረጋት አይ ሀዘል ከሊማ ወህየ አልበራአቱ ሚን ኩል ማዕቡዲን ሲወላህ ከአላህ ውጭ መገዛትን መጥራትም ይችን ንግግር ደግሞ ቤተሰቡ ላይ የምትቆይ ንግግር አደረጋት ይላል ፊ አቂቢሂ ፊ ዱርየቲሂ ማለት ነው لعلهم يرجعون ይችን ያደረገው ለምንድን ነው ወደ አላህ ይመለሱ ዘንድ أي إليها من الشرك ወደ ተውሂዷ ሊመለሱ ከሷ ዘንድ ብሎ ማለት ነው ወቀውልሁ የአላህ ስብሓን ወተዓላ ንግግር ከዚህ በኋላ አዲስ እንትን ስለሚጀምር ይህን መጨረስ አለብን እንሻ وقوله يا الله سبحانه وتعالى نقر قل يا أهل الكتاب تعالوا إلى كلمة سواء بيننا وبينكم ألا نعبد قل أنت محمد هوي بلات هلم خطاب لنبي عليه الصلاة والسلام بلنا قل بلو يمي جمروت لنبينا قل يا محمد قل هو الله أحد قل عظي ربي صلاق قل يا شو بلنا ولما أنهم لأمة وشلا سمرو زنت يا أهل الكتاب إن أنت يمتهم بنا بيتوت هوي يهود إن نصارى መጽሐፍ ያላቸው ስለሆኑ እነሱ ከሌሎች ሁሉ የቀረቡ ናቸው ለኢስላም በአንጻራዊነት ነው እንጂ ያው ላሰዋ እኩልነትም መመሳሰልም የለም ሐቅ ተውሂድ የያዘና ያልያዘ ሰው ቁል ያ አህለል ኪታቢ እናንተ የመጽሐፍ ባለቤቶች ወይ በላቸው ተዓለው ኑ ኢላ ከሊመቲን ወደ ንግግር ኑ በላቸው ጥራቸው ማለት ነው ኢላ ከሊመቲን ወደ ንግግር ሰዋኢን እኩል የሚያደርግ በይነና ወበይነኩም በእናንተና በእኛ መካከል በይነና በእኛና ማለት ነው ወበይነኩም በእናንተ መካከል እኩል የሚያደርግን ንግግር ወደሱ ኑ በላቸው ጥራቸው አላ ናዕቡደ ኢላላህ ላናመልክ ነው እኮ እሱም ኢላላህ ከአላህ ውጭ ላናመልክ ነው ይሄ ነው እንግዲህ የምንጠራችሁ ብለህ ንገራቸው ولا نشرك به ደግሞም ላናጋራ ነው به በሱ ላይ شيئا አንዳችን ولا يتخذ ላይዝ ነው እኮ بعضنا ከፊላችን بعضا ከፊሉን أربابا ጌታ አድርጎ من دون الله ከአላህ ውጭ ከፊሉ ከፊሉን ጌታ አድርጎ ላይይዝ ነው فإن تولوا እምቢ ካሉ فقولوا اشهدوا በላቸው መስክሩ ቢአነና ሙስሊሙን እኛ አማኞች ሙስሊም በመሆናችን ሲጀምር ምን አለ እንግዲህ ቁል ያ አህለል ኪታብ ለአህለል ኪታቦች ለኩፋሮች ጥሪ ብናደርግ በዚህ ጥሪ ነው የምንጀምረው ቁርአን ያደረገው ጥሪ ስለሆነ ሌላዎቹ ጥሪዎች ከዚህ ቀጥሎ እንደ ማስረጃ እንደ ማገዣ ሳይንሳዊ ይሁን ሌላ ነገር ሊመጣ ይችላል። ዋናው የምንጠራቸው ግን መጀመሪያ አላህ ስብሐነ ወተዓላ ቁል የተባለው ለነቢዩ ዓለይሂ ሰላቱ ወሰላም እና ለሙስሊሞች ብሎ በአጠቃላይ ነው። እኛም ስንጠራ በዚህ ነው። ምን አለ? ይሄም የአህለል ኪታብ እናንተ የመጽሐፍ ባለቤቶች ሆይ በላቸው፣ ጥራቸው። ምን ብለህ ተዓለው ኑ ኢላ ከሊመትን ወደ ንግግር ጥራቸው። ሰዋኢን እኩል የሚያደርግ በይነና ወበይነኩም በእኛና በእናንተ መካከል ይሄ ምንድን ነው? አንድ የሚያደርገው አላ ነዕቡደ ኢላላህ አላ ነዕቡደ ላናመልክ ነው ኢላላህ ከአላህ ውጭ ወላ ኑሽሪከ ቢሂ ሸይአ ደግሞም ላናጋራበት ነው በሱ ላይ شيئا አንዳችን ቢሆን ولا يتخذ ላይዝ ነው بعضنا ከፊሉ ባዕደን ከፊሉን ምን አድርጎ أربابا ጌቶች አድርጎ ባዕዱና ባዕደን ከፊሉ ከፊሉን ላይዝ ነው ግማሹ ግማሹን ያው ጃሂሉ ዓሊሙን ወይ ደግሞ የሞተው ያለው የሞተውን ማለት ነው። እንደዚህ ሆኖ ላይዝ ነው። أربابا رب ሲበዛ أرباب ሆነ። ጌቶች አድርጎ ላይዙ ነው ከአላህ ውጭ ሲሞት ጌታ ተደርጎ ይያዛል። ወይ ደግሞ የሃይማኖት መሪ የሆነ ጌታ ተደርጎ ይያዛል። በተለይ በነሷራዎች የተለመደ ነው። ብዙ ስሞች አሉ የሚጠቅሷቸው ጌቶች አድርጎ የያዟቸው ትክክለኛ ታሪካቸው ራሱ የማይታወቅ እነዚህን አትያዙ በሏቸው ማለት ነው። ወላ የተኺድ ላይይዝ ነው እኮ بعضنا ከፊሉ بعضنا ከፊሉ ከፊሉን ምን አድርጎ ላይይዝ ነው أربابا ጌቶች رب ሲበዛ ነው ሚን ዱኒላሂ ከአላህ ውጭ ጌቶች አድርጋችሁ ላትይዟቸው ነው። ይሄን ስትሏቸው ግን فإن تولوا እምቢ አሉ። እምቢ ካሏችሁ ምን ትላላችሁ? فقولوا اشهدوا በላቸው መስክሩ بأنا مسلمون እኛ አማኞች በመሆናችን መስክሩ በላቸው ይላል። አልኺጣቡ للنبي ነው። قل ሲል ለነቢዩ ነው። لا يهودنا لا نصارانا أهل الكتاب تعالوا إلى كلمة بيننا وبينكم نبلاك هذه الكلمة هي ألا نعبد إلا الله كالله كلا نملك ولذي نقدر نو على لاتش يوم يونو وين يمي ألا نعبد إلا الله ولا نشرك به شيئا بس لا نقدر ربت ولا يتخذ بعضنا بعضا أربابا من دون الله فلا نعبد إلا الله هي معنى لا إله إلا الله قال الله كلا نملك يا لو ترقموا يا لا إله إلا الله هنا ዒባዳ ነው እንዳለው ወለይስ አልተው ምን ኸለቀ ሰማዋት ወልአርድ አላህ ይላሉ። ወለይስ አልተው ማን ነው የፈጠራችሁ? መየርዝቁኩም ሚነ ሰማእ ሲባሉ ማን ነው ከሰማይ የሚረዝቃችሁ? ወመን ይደብሩ ልአምር ፈሰየቁሉን አላህ አላህ ነው ነው የሚሉት። ይህን ሁሉ ሲመልሱ አላህ ታዲያ ታዲያ አታስተነትኑም ይላቸዋል። አትረዱም ምን ለምን ዒባዳ ነው ታዲያ አላህ ከሆነ የፈጠረው ለምን አታመልኩም ሲባሉ እነሱ ዒባዳን ነው የሸሹት። እዚህም አላህ ስብሐነ ወተዓላ ያዘዛቸው ምንድን ነው? ዒባዳ ነው። ወላ የተኺዝ ባዕዱና ባዕደን አርባበን ሚን ዱንላህ አላቸው። ከፊሉ ከፊሉን ጌታ አድርጎ ላይ ይዝ ነው። ይሄ ነው ማዕና የላ ኢላሃ ኢለላህ ትርጉም አምልኮ ጋር የተያያዘ ስለሆነ ማመን ብቻ ዋጋ የለውም፣ ስራ ሲኖረው ነው። ወማዕና ሰዋኢን በይነና ወበይነኩም አነና ነሐኑ ወኢያኩም ሰዋኡን ፊሃ በዚች ንግግር ላይ እኩል የሚያደርገን የቱ ነው? ይሄ ዒባዳ ለአላህ ስብሓነ ወተዓላ ብቻ ስናደርግ ነው። አይ ላ የተኺዝ ባዕዱና ባዕደን አርባበን ሚን ዱንላህ ዐዘ ወጀል بحيث يعظم كما بحيث يعظم كما يعظم الله عز وجل ከፊሉን ከፊሉ ከፍ አድርጎ እንደሚያነሳው ከፊሉን ከፊሉ ከአቅም በላይ ከፍ እንዳያደርገው እንደ አላህ ስብሓነሁ ወተዓላ እንኳን ዒባዳና ውዴታ እንደ አላህ ይወደዳል የሰው ልጅ አይወደድም ሐራም ነው መውደድ እንደውም ኩፍር ነው አላህ እንደሚወደው አድርጎ ፍጥረትን የሚወድ ከሆነ ማለት ነው አላህ በቁርአን ላይ ተናግሯል አይደለ እነዛ ሙሽሪኮች ምንድነው ዩሂቡነ ከአላህ ውጭ ያለን ነገር ዩሂቡነሁም ከሑቢላህ ይወዷቸዋል እኮ እንደ አላህ ውዴታ አድርገው ወለዲነ አመኑ አሸድ ሑበን ሊላህ እነዛ ያመኑትማ እንደውም ለአላህ ያላቸው ውዴታ በጣም ብርቱ ነው። አላህን በጣም የሚወዱ ናቸው። ስለዚህ ዒባዳም ቢሆን አይቻልም። ዒባዳም ቢሆን አይቻልም። ዒባዳም ሆነ ውዴታም እንደዚሁ እንኳን ዒባዳ ውዴታ እንኳ ለሰው የሚገባ ነው። ውዴታ ለሰው ደረጃ ነው የምንወድበታ عبادتك تنش بتون درجة الله سلزي عبادم بتشارنا مدتها من ذي فإن تولوا إيه إنت ترى شو جن إن جدي نور توحيد بلاها شو أكل يوم يرجع نيجر أتشارك أم بكالو فإن تولوا أعرضوا عما دعوتهم إليه وكتأرها شو لجر كافر فقلنا كششو من تلات شوال فقول اشهدوا بأننا مسلمون أي فعلموا فأعلنوا لهم وأشهدوهم ግልጽ አድርጉላቸው፣ አስመስክሯቸው። አነኩም ሙስሊሙነ ቢላህ ለአላህ ስብሐነሁ ወተዓላ እናንተ በትክክል እስትስላም ያደረጋችሁ መሆናችሁን እጅ የሰጣችሁ መሆናችሁን አስመስክራቸው። በሪኡነ ሚማሁም አለይህ ይሄ ምንድን ነው? በሪኡነ የጠራችሁ መሆናችሁ ነው። ሚማሁም አለይህ እነርሱ ካሉበት ነገር መጥራታችሁ ነው። ይህም ላኢላሃ ኢለላህ ነው ማለት ነው። ስለዚህ ያው እዚህ ላይ ኢንሻአላህ እናቆማለን። ወልሐምዱሊላህ والصلاة والسلام على رسول الله صلى الله عليه وآله وسلم ያው አፎን ዛሬ ተቆራረጠ ይሄ እንትኑ ችግር ኖሮበት ነው መሀል ላይ ይቋረጣል ወደዚህ ወደዛ ይላል ጽሁፉ ምን እንደሆነ እኔ እንጃ